እንዳለብን ነግሮ ነበረ ወቃቱ ፍሰቢልላ ሰቢልላህ አለዚነ እነዛን እናንተን ሰላም የሚነሷቸውንና የሚጋደሏቸውን አጠፋ ምላሽ ልስጠጧቸው ይገባል አንድ ሰው ከመብትና ከህይወት ላይ ካልተከላከለ ማንም ሊያጠቃው ይችላል ስለዚህ በሱረቱ ሐጅ ላይ ኡዲነ ሊለዚነ ዩቃተሉነ ቢአንነሁም ዞሊሙ ብሎ ፍቃድ እንደሰጠ ሁሉ አሁንም ያንን ፍቃድ በማጠናከር እና ግን ልክ እንዳይሆን ውጊያው የማይመለከታቸውን ክፍሎች እንዳያጫምር አለዚነ ዩቃትሉነኩም የሚጋደሏቸውን ታጣቂዎችን ተጋደሏቸው ወላቱ ታተዱ ከነሱ አልፋችሁ ደንበር ዘላቸው ሌሎች እንዳታጠቁና እንዳታጠፉ እነላህ ላ ዩሕቡል ሙዕተዲን ብሎ ስለዚህ ጉዳይ አንስቶ ነበር ማለት ነው ከዛ ያው ውጊያ በሚነሳበት ጊዜ በውጊያ የበላይነትን ለማገኘት ቅድመ ዝግጅቶችን ማሟላት ወሳኝነት አለው ከነዛ ጉዳዮች አንዱ ነፈቃ ፊሰቢልላህ የሚለው ነው ገንዘብ ወሳኝ ነው ምክንያቱም ዝም ብሎ በአካል ብቻ መሳተፍ በቂ አይደለም እና ወአንፊቁ ሰቢልላ በአላህ መንገድ ለውጊያ በምትሰማሩበት ጊዜ ያ ትምህርታችሁ እንዲሰምርላችሁ ከፈለጋችሁ ለዛ ስኬታማነት የሚያበቋቸውን ቅድመ ሁኔታዎችን ማሟላት አስፈላጊ ነው እና በዚህ በአላህ መንገድ ላይ አስፈላጊውን ወጭ ማውጣት አለባቸው ይላል ብሎ በተለያዩ አያቶች ሙቃትሉ ፊሰቢልላህ ቢአምዋሊኩም ወአንፉሲኩም እንደውም ገንዘብን አስቀድሞ ማለት ነው ተነፍስ እና ገንዘብ ወሳኝነት አለው አንድ ሰው በቂ ትጥቅና ስንቅ ከለለው በተልኮ ውጤታማ ሊሆን አይችልም እና በገንዘባችሁ መንፈግ የለባችሁም ገንዘቤን አላወጣም ካልክ ያ ጦርነት ሳይሳካ ከቀረ የምታሳሳለት ገንዘብ ያንተም ህይወት ጭምር የጥላት ሰለባ ይሆናል ማለት ነው ገንዘቡን ግን በሚያስፈልገው ቦታና ሁኔታ ካወጣው ቅድመ ሁኔታን አሟልተሃል ታልቀሃል ተሰንቀሃል ያን ጊዜ ለውጤት ትበቃለህ ያን ያወጣኸውን ገንዘብም ደግሞ አላህ ይተካሃል ማለት ነው ገንዘብን አላወጣም ብሎ ዝም ብሎ ባዶችን የተንገፋገፉ መሄድ ግን የትም አያደርስም ከመሆኑም ወአንፊቁ ፊ ሰቢልላ አነፈቀተ መጥሉባ ተፈላጊ የሆነውን ወጭ ማውጣት አለባችሁ ወላ ትልቁ ቢአይዲኩም ለተህሉካ ወላ ትልቁ ቢተርክ ነፈቃ ማለት ነው ለጦርነቱ የሚያስፈልገውን ቅድመ ዝግጅት ለማሟላት የምትጠየቁትን ገንዘብ በመንፈጋችሁ ራሳችሁን አደጋ ላይ እንዳትጥሉ ይላል በዛ አላማ የሚያስፈልገውን ገንዘብ ያላወጣ ሰው አይኑ እያየ አደጋ ውስጥ እንደተጨመረ ይቆጠራል ማለት ነው ምክንያቱም አንተ በቂ መሳሪያ ሳትይዝ ትጥቅ ሳትይዝ ወደ ጦር ሜዳ ከሄድክ አንተም ህብረትህም በሙሉ የጥላት ሲሳይ ነው የሚሆነው ማለት ነው ያኔ ራስክን በራስ አደጋ ላይ እንደጣልክ ይቆጠራል እንጂ ኢንቲሃር ማለት ነው ዋህቲኑ እና እንዳውም በዚህ ጉዳይ ላይ አሳምሩ ይላል ማለት ምንድነው ከሚፈልግባችሁ በላይ ጨምራችሁ በገዛ ፍቃዳችሁ መስጠትና መቸር ይጠበቅባችኋል ኢንላላህ ይሁብል ሙህሲኒን አላህ Subhanahu Wa Ta'ala በመልካም ስራ ጨማሪዎችን ይወዳልና ወይም አህሲኑ ማለት አክሊሱ ለማለትም ተፈስሯል ናስታወጡት ለአላህ ነው የምሰጠው ስለዚህ ጌታዬ ደስ ይበለው እኔ ምንም ችግር የለኝም ብለ በሙሉ ፍቃደኝነት መቸር አለብህ ያን ካደረክ አላህ ይደሰትልሃል ይወድሃል አላህ ከወደደ ደግሞ ልዩ ጥበቃና እንክብካቤ ያደርግልሃል ማለት ነው እና በዚህ መልክ እንግዲህ አንደኛ ያው በአካል መሳተፍ ችሎታ ላላቸው ሰዎች ሁለተኛ ደግሞ በአካል እንኳን መሳተፍ የማይችሉት በገንዘብ ሚና ሊጫወቱ ይችላሉ ሌሎቹ ጉልበት እያላቸው ጤንነት እያላቸው ስንቅና ትጥቅ በማጣት ለመዝመት የማይችሉ አሉ እነዛን ካስታጠቅና ተሰነክ አንተ ራስ ዘመድ ይቆጠርልሃል ሽማግሌ ደካማ አመንተኛ ቢሆን እንኳ ማለት ነው እና ሰው ተደጋገፈ የጋራ አላማውን በጋራ ክንዱ ሊያሳካ ይችላል ይሄ ኢህሳን ይባላል ይህን ስታደርጉ ደግሞ አላህ ሙስሊሞችን ይወዳልና መልካሙን ያጠፋ ይሰጣቸዋል በማለት ተስፋ ቃል ይገባል ከዛ ቀጥሎ ደግሞ ወደ ሐጅ ጉዳይ በመሻገር ወአቲሙል ሐጅ ወልዑምረተ ሊላህ ሐጅና ዑምራ የተባሉትን ተግባራት ደግሞ ለአላህ ብላችሁ ማሟላት አለባችሁ ይላል እና ሐጅ እንደሚታወቀው ያው ተአርካን እስላም የመጨረሻውን ቁጥር የያዘው ነው እና ሐጅና ዑምራ በጣምራም ሊሰሩ ይችላሉ በተናጠልም ሊሰሩ ይችላሉ እነሱም በምትችሉ ጊዜ ለአላህ ብላችሁ ይሄ ትልቅ የአላህ ስብሓን Ta'ala የሚያቀርባችሁና የሚያስተዋውቃችሁ ተግባር ስለሆነ ይኩል እክላስ በተሟላ ፍጹምነት ለጌታ ምንም ቢደክማችሁና ቢረባችሁ ብትቸገሩም ሳትበሳጩና ሳትሰላችሁ በሙሉ ፍቃደኝነት የሀጅና የዑምራችሁን ስራ አከናውናችሁ ማጠናቀቅ መቻል አለባችሁ ይላል እና አቲሙ የሚለው አንደኛ የሐጅና የዑምራን ስራ በአግባቡ ስሩ ለማለት ተተርጉሟል ሁለተኛ ደግሞ ተጀመራችሁ እነዚህን ስራዎች በሆነ ባልሆነ ምክንያት አቋርጣችሁ እንዳትሄዱ እስከ ፍጻሜው ድረስ መቀጠል አለባችሁ እና ተገቦ አንድ ኢባዳ የሆነ ነገር ከገባህበት ሱና ሙስተሐብ እንኳ ቢሆን ወደ ዋጅብነት ይለወጣል ወደ አላህ ፍቅር ያበቃ እንደገና በመሐከል ባልሆነ ምክንያት አፍርሰህ ወደ ኋላ መመለስ አይፈቀድልህም ማለት ነው እና የሐጅና ዑምራ ደግሞ በተለይ ከሩቅ ሀገር ለሚመጡ ሰዎች እድሉ ጠባብ ነው ደግሞ የመንጣት እድል ያጋጥማቸው ስለሚችሉ በሆነ ባልሆነ ምክንያት አሞኛል ደክሞኛል ብሎ በመዝለፍለፍ እንዳያቋርጥ ተገባ ፍቅህን ጠበቅ አድርገህ መወጣት አለብህ እስከ ፍጻሜው ድረስ ቀጥልበት ለማለት ነው ስለዚህ ሐጅና ዑምራ ኢህራም ያደረገ ሰው ታቅም በላይ የሆነ አስገዳጅ ሁኔታ ካላጋጠመው በስተቀር በተለያዩ ቅጥቅጥን ምክንያቶች ማፍረስና ወደ ኋላ መመለስ አይቻልም ማለት ነው ያ ከሆነ መቀጫው ከባድ ነው የሚሆነው እና መጀመሪያ ሲገባ ይህን ነገር ለመስራት የማያስችል ችግር ያጋጥመኛል ብሎ አስጊ ነገር ካለበት ያለመቀጫ ለመውጣት ከፈለገ አስቀድሞ ሸርጥ ማድረግ አለበት ሸርጥ ካደረገ በቀጥታ እግሩ ሲመጣ ቀጥታ ይፈታል ካልሆነ ግን ከባድ መጠጫ ይጠብቀዋል ማለት ነው እና የሐጅና የኦምራን ስራ ለአላህ ብላችሁ አሟልታችሁ አከናውናችሁ መወጣት መቻል አለባችሁ ፈይን ወፍርቱም ይላል እዚህ ላይ እንግዲህ በፍቃዳችሁ ለመሙላትና ለመወጣት እየታገላችሁ እያላችሁ ምናልባት ይህን ነገር ፍጻሜ ላይ ለማድረስ የማያስችል አቅም በላይ የሆነ ከባድ ነገር አጋጥሟችሁ ብትታገዱ ወይም ብትታቀቡ ማለት ነው ጉዞ እንዳይሳካ የሚያደርግ ችግር መሰናክል ያጋጥም ማለት ነው ተመሰይ ሰረምን አልሃዲ እና በዛ ጉዞ ለመቀጠልና ግዴታውን ለመወጣት እንደማትችል በምታቀበት ጊዜ ኢህራምህን በነፃ አፍርሶ መሄድ ስለማይቻል መጠጫ መክፈል ይኖርብሃል መጠጫው ግን በአቅምህ መጠን ይሆናል የተገራውን የተቻለውን ሀዲ ትልካለህ አንተ ተከልክለህ ከሆነ ለሚሄዱ ሰዎች ለሌሎች ጓደኞችህ እዛ ሀረም በምትደርሱ ጊዜ ይህንን ሀዲ ረዱልኝ ብለው ኡድሒያ በግ ፍየል እንዳቅም ገንዘብ ካለህም በሬም ግመልም ድረስ ሊሆን ይችላል ማለት ነው የተቻለውን ነገር ልከህ ያ ነገር እዛ ተወስዶ ሲታረር ነው ኢህራሙ ሊለቅህ የሚችለው ማለት ነው ወላ ተህሊቁ ሩኡሰኩም ራሶቻችሁን አትላጩ ሀታ የብሉገል ሀዲዩ መሂለ ይህ የላካችሁት መታረጃው ቦታ እስከሚደርስ ድረስ ይላል ማለት ነው ማለት ምንድነው አንድ ሰው ሐጅና ዑምራ ካደረገ ኢትማም ማድረግ አለበት ብሏል መጀመሪያ ዋሲሙል ሐጅ ወልዑምራ በሚለው ነው የሚያዘው ይሄ ሐጅና ዑምራን እንደጀመራችሁ በብቃት መወጣት አለባችሁ እና በቃል መወጣት የሚቻለው ሐልቅ ድረስ ይከር ነው ለማለት ነው ወላ ተህሊቁ ሩእሰኩም ሐጅና ዑምራ ጀምራችሁ ያበቃ ራሳችሁን መላጨት የለባችሁም ሐታ ይብልغል ሀዲዩ መሂለ ያ የያዛችሁት ሀዲያ ኡድሕያው መታረጃው ቦታ ደርሶ እስከሚታረር ድረስ ይላል ማለት ነው እንጂ ፈይን ስርቱን በሚለው መያዝ የለበትም ፈይን ወስርቱም ፈመስተይሰረ ሚናል ሀዲ ያለው ራሱን የቻለ ጅምላ ነው ጣልቃ ገብቶ ማለት ነው የኛው ንያዘ ወላ ተህሪቁ የሚለው ወአቲሙል ሐጅ በሚለው ነው በመጀመሪያው ቃል ሐጅና ዑምራን አሟሉ ምን ሲሆን ነው በሐልቅና በሐጅ ነው የሚያርደው የሚጠናቀቀው ለማለት ነው ራሶቻችሁን እንዳትላጩ ሐታ ሀታ ወላ ሐጅ መህለ ሐጅ የምታደርጉ ከሆነ የምታርዱት ነገር እዛ መታረጃው ቦታ ደርሶ እስከሚታረር ድረስ ገና ስራው አልተጠናቀቀምና ከዛ በፊት ከአጅ ስራ እንዳትወጡ ለማለት ነው የኢህሳር ከሆነ ግን በሚታገድም ጊዜ ሲታገድ የሚያርደው ነገር አለ ያ ግን ሀታ የብለል ሀዲው የሚለው ጋር አይያያዝም ማለት ነው ምክንያቱም ነብዩ አለይሂ ሰላቱ ወሰላም በሁዳይቢያ ጊዜ ለዑምራ ሂደው መቆጫ እናስገባም ብለው ከለከሏቸው ብዙ ቀና ሲደራደሩ ከቆዩ በኋላ በመጨረሻ ዘንድሮ መግባት እንደማይችሉ ተስማሙ ማለት ነው በሚቀጥለው አመት መተው እንደሚፈቀድና ቀዷ እንደሚያወጡ ያኔ ሁዴይቢያ ነው ያረዱት ኡድያቸውን እንጂ መካ ሐረም አላኩትም እና እዛ እስከሚገባም ድረስ እንጠብቅ አላሉም እዛው አሉበት ታገዱበት ቦታ ነው አርገው ይሄዱት ማለት ነው ስለዚህ አጣ የብሉጋ የሚለው ለሙህሶሩ ሳይሆን በቀጣ normal ለምን ለሐጅና ዑምራ ለሚሰራው ሰው መጨረሻ አካባቢ ላይ እንደሚታወቀው ታረፋ ተመልሶ ሙዝደሊፋ አድሮ ሚና ጧት ጀመራት ይወረውራል ከዛ ቀጥሎ ወደ መጀራ ነው የሚሄደው ማረጃ ቦታ ማለት ነው ራሱን ይላጫል ከጀመራት ቀጥሎ ከዛ ሀጁን ካረደ በኋላ ተጠናቀቀ ማለት ነው ተሐሉል አወል የደረሰ በዚህ መልክ ነው ማሟላት ያለባችሁ አስቀድማችሁ ግን በማዕከል ብትላጩ ስራው እንደሚበላሽ ነው ማለት ለማስጠንቀቅ እንጂ ከሙህሶሮች ጋር አያያዝም ሙህሶሮች ታገሉበት ቦታ እያሉ ማረድ ይችላሉ ግድ መካ መልአክ ግዴታቸው አይደለም ማለት ነው ፈይን አስርቱን ፈመስተይሰረ ምን አልሃዲ ተታገዳችሁ ደግሞ ለምን ግዳችሁን ለመተካትና ተኢህራማችሁ ለመውጣት መጀመሪያ ሸርጣ አደረጋችሁ ከሆነ የምትችሉትን ሀጂ ማረር ትችላላችሁ ሀዲን ስታርዱ ኢህራሙ ይለቃችኋል ማለት ነው ወላ ተህሊቁ ሩኡሰኩም ሐታ የብሉገ الهدي محله እና በችግር ጊዜ ሳይሆን በቀጥታ እናንተ በአካል በምትሄዱበት ጊዜ ግን ሀዲው መታረጃው ቦታ ደርሶ ከመታረዱ በፊት ራሳችሁን ቀድማችሁ አትላጩ ይላል ፈመን ካነ ሚንኩም مريضا ከናንተ መካከል በዚህ በሀጅ ወይም በእምራ ስራ ላይ ገብቶ እያለ የታመመ ሰው ይላል አው ቢሂ አዘም من ወይም ደግሞ በራሱ ላይ እውከት የተፈጠረበት ማለት ራሱ ይጎተቁልና ቅማል ምናምን የመሳሰሉ ተባዎች ይወጡበታል ያስተቃየዋል ያኔ በዛ መልክ መቀጠል የማይችልበት ደረጃ ላይ ከደረሰ ፈፊዲየቱን ሚን ራሱን መላጨት ይፈቀድለታል ለዑዝር ሲባል ግን ስለተላጨ ለዛ መካሻ መጾም ይኖርበታል ማለት ነው ሶስት ቀን መጾም ይኖርበታል አው ሰደቃ ወይም ደግሞ ሰደቃ ምጽዋት ለሚስኪን መስጠት አለበት ለስድስት ምስኪኖች የሚበቃ ምግብ ሶስት ቁና የሚሆነ እህል ግማሽ ግማሽ ቁና አርጎ ለስድስት ምስኪኖች ያከፋፍላል ማለት ነው አሁን ሱክ ወይም ዘዲሃ ማለት ነው የምስታረድ ፍየል ወይም በግ ታገኘ እሷን አርገ መውጣት ትችላለህ ማለት ነው ይሄ ለምንድን ነው በእመም ምክንያት ለመቀጠል ያልቻለው ሰውዬ እንዲሁም ደግሞ በራሱ ላይ ቁስለት ወይም ተባይ ነገር ተፈጥሮበት በዛ መልክ መቀጠል የማይቻል ከሆነ በዚህ መልክ ማካካስ ይቻላል ማለት ነው ካሉ ኢብኑ የተባለው ሰሃቢ አሞት ነበረ ነብዩ ጋራ ሀጅ በሚያረግበት ጊዜ ከዛ ከመሙ ከጉስቁልና የተነሳ ራሱ ቅማል የወረሰው እና ቅማሉ በግንባሩ ላይ ሲፈስ ይታይ ነበረ ያው ነብዩ ደነገጡና ይሄ ተባይ ያስቸግራል አይደለም እንዴ አሉ አዎና ስለዚህ ራስህን ተላጭና እሱን አራግፍ በዛ ፈንታ ይችላል ሶስት አማራጮችን አንድን ትሰራለ ወይ ሶስት ቀን ወይ ለስድስት ምስኪን የሚበቃ ምግብ ትሰጣለ ወይ አንድ ይበቅ ታርዳለ ከነዛ አማራጮች አንዱን ካደረግ በኢህራም ላይ ያለ መላጨት ይችላል አሉት ማለት ነው فإذا አሚንቱም እና እናንተ ሐጅና ዑምራ ጉዟችሁን የሚያደናቅፍ ነገር ተወግዶላችሁ ከተረጋጋችሁ ፈመን ተመታ ቢልዑምረቲ ኢላ الحج ፈቅዱ ማ احترتم منه እንደማለት ነው ታግዳችሁ እያለ ትንሽ ከተጉላላችሁ በኋላ እንደገና የመሄድ እድል ከተፈጠረና ችግሩ ተወግዶ ከተረጋጋችሁ ያን ጊዜ ስራውን የምትደርሱበት ከሆነ ቀጥላችሁ ሂዱና ስራችሁን አጠናቁ ይላል ማለት ነው ሀታ እንትኑን ሀዲውን ተላክ እንኳ በኋላ ቢሆን እንግዲህ አልሄድም ብለ ሀዲ አዘጋጅተህ ወይም አርደህ ነበር ግን በመጨረሻው ሰዓት ያንን ነገር ለመስራት የምትችል መሆን ከታወቀና ከተለቀቅ ሄደ ስራውን መጨረስ አለብህ ይላል ማለት ነው ምክንያቱም የሐጅና የዑምራ ኢህራም በእድሜ አንድ ጊዜ ብቻ ሊያጋጥምህ ይችላል በዛ ቀን ከተደናቀፈብህ በሚቀጥለው አመት መልሶ መምጣት አትችልም ወይ እድሜ ይቀድማል እንደዛ እንዳይሆንብህ በተገኘች ሁሉ አጋጣሚ ያችን ነገር ለማሟላት መጣር ይኖርብሃል ነው የሚለው አታ የታገዱት እንኳን ሰዎች ቢሆን ተስፋ ሳይቆርጡ ከመጨረሻው ደቂቃ ድረስ በጥንቃቄ መጠበቅ አለባቸው ትንሽ ፍርሷ ከተገኘ ችሩጠው መድረስና ያንን ስራ መሳተፍ አለበት ይላል ፈመን ተመታ ቢልዑምረቲ ኢላ الحج የዑምራን ስራ ቀደም ብሎ ሰርቶ እንደገና ወደ ሐጅ ለመሸጋገር የታደለ ደግሞ ይላል እንግዲህ ኢህራም ሲባል ሶስት መልክ አለው አንደኛ ተመቶ ሁለተኛ ቅራን ሶስተኛ ኢፍራድ ይባላል እና የተመቶ የሚለውን ክፍል ነው አሁን እናወሳለን ተመቶ ማለት በአንድ ጉዞ ሐጅና ዑምራን አስከታትሎ መስራት ማለት ነው ስለዚህ ተነስተህ ትሄዳለህ በሐጅ ወር ልክ እንደገባ ዑምራን ብቻ በተናጠል ተሰራና ሚቃት ላይ እንታረመው በዑምራ ብቻ ነው ዑምራን እንደደረስ ታጠናቀቅና እዚህ አለ ሁለት ሶስት ቀን ወይ አንድ ቀንም ሊሆን ይችላል ለዛች የተገኘችውን ጊዜ ረፍት ታረግባታለህ ዑምራን አጠናቀህ ትፈታለህ ተመቱ ይባላል ለምን ከኢህራም በኋላ እንደገና ተፈተ እንደማንኛውም ሰው ተዝናንተሃልና ማለት ነው ከዛ እንደገና የሐጅ ስራ ሲጀመር በስምንተኛው ቀን በአዲስ እንደገና እዛው ሐረም ውስጥ ሐጅ ኢህራም ታረጋለህ የተመቱ ይባላል ስለዚህ መጀመሪያ ዑምራውን አጠናቆ በዛው ጉዞ ላይ እንደገና በዛው ወር ወደ ሀጅ ለመሸጋገር የታደለ ሰው ይላል አንድ ጉዞ ሁለቱን ታላላቅ ስራዎች ለማጠናቀቅ በመቻሉ ሙተመት ይባላል ወይም በማዕከል ረፍት ስላገኘ እንደዚህ ከሆነ ሰረ ሚነል ሀዲ እነዚህን ሁለት ስራዎች በአንድ አመትና በአንድ ጊዜ ለመወጣት በመቻለ እድለኛ ነህና ለሹክ የቻልከውን ፊዲያ መክፈል ይኖርብሃል ይላል እንግዲህ ግመልም ከቻልክ እንደ አቅምህ ወበሬም ከቻልክ ፍየልም በግም የምትችለውን ነገር ተሰጣለ ለሽክር ማለት ነው ያቱም እነዚህ ስራዎች ራሳቸውን ችለው ሁላቸውም ሊሰሩ የሚገቡ ነገሮች ነበሩ አላህ Subhanahu Wa Ta'ala በፈድሊhi ወራህመቲሂ ግን ሰዎች ብዙ ጊዜ ተደጋጋሚ ድል ያገኙ ስለሚችሉ በተለይ ከሩቅ ሀገር የሚመጡ እንዳሁኑ ሁኔታው ባልተመቻቸበት ጊዜ ጉዳቸውን አይተው ነው አንዴ ሀጅ ለማድረግ የሚችሉት ያኔ አንዴ በዘ በመጣበት ጊዜ ሀጅንም ዑምራንም መስራት ፈቅደልሃለሁ አለ እና በቅርብ ላሉ ሰዎች ግን ይህን አይፈቅድም የመካ ሰዎች ተመቶ አይፈቀድላቸውም ራሱን ችሎ መስራት አለበት ሁለቱንም ማለት ነው ስለዚህ የዚህ ሁኔታ ያጋጠመው ሰው ፈመስተሰረ ምን አላህ ለሽክራ አላህ Subhanahu Wa Ta'ala ባንዲ ጉዞ ሁለቱን ስራዎች በቀላሉ ለመስራት ስላስቻለ የምትችለውን ሀዲ ተከፍላለህ ነው የሚለው ሀዲዩ ደግሞ በአቅሙ መጠን ማለት ነው እንግዲህ ክፍት ደረገው የቻልከውን ታለ ሀብታም በጣም የታወቀ ከሆነ ብዙ ግመሎችን ሊያርድ ይችላል አንዱ ግለሰብ ራሱ ስለዚህ ነብዩ አለይሂ ሰላቱ ወሰለም በአጀተል ወዳ ወደ መቶ ግመል ነው ያረዱት ማለት ነው እና ሶስቱን ራሳቸው በእጃቸው ነው ያረዱት ቁርባን ስለሆነ ማለት ነው ከዛ ሲደክማቸው የተረፉትን አልይን እንዲጨርሱ ወሰሏቸው ማለት ነው ስለዚህ ሰረ የሚለው አላህ Subhanahu Wa Ta'ala በጣም ከሚወዳቸው አብዱል ሐጅ አልአጅ ወስተጅ ይላል በሐጅ ስራ ከሚሰሩት ተግባራቶች አላህን የሚያስደስቱ ሁለቱ ነገሮች ናቸው አንደኛ አልአጅ رفع ሶቲ بالتلبيه ለበይክ ይያል ጮህ ማሰማት የአላህን ዚክር ማንጸባረቅ ይሄ በጣም ያስደስተዋል በአሁኑ ጊዜ የተረሳቸውና የተሰመቸው ሱና ማለት ነው ያሁሉ በላይን ሀጅ ሲር መሰመሰ ያለ ሀጅ ለበይክ ምን ሰው አይሰማ አንዳንዱ እንደውም ለበይክ ሲሰማ ዘወር ብሎ እንደዚህ ያውታል እንደዚህ እየቆጠሩ ማለት ነው እንደኖር ተቆጥሮ ግን አፍደለል ሀጅ አለ ረሱል አለይሂ ሰላቱ ወሰለም ለበይክ ይሉን ታሊ ይገባ ነው የወጣለት አላማ ነው የአላህን ሪዷ ለማግኘት ኢህራም ካረካን ስተስ ከመጨረሻው ድረስ እዛ ማቆሚያው ቦታ ጀመራት ስትመጥደርስ ለበይክ የሚለው ዚክ በጣም ተፈላጊ ነው ማለት ነው ከዛ ቀጥሎ አላህን በጣም የሚያስደስተው ስራቀቱ ዲማ ነው አሉ ሰጅ ማለት ቁርባን አርደህ ያ ተታራጁ ደሙ ፋብሎ ሲወጣ እንደዛ የሚያስደስተው ነገር የለም ብለዋል ማለት ነው ስለዚህ እንደሞ እንደ ነው ዳታ ታፍጀልና ተበቂ ይጀምራል ወደ ቀንድ ከብት ይሄዳል ከዛ ወደ ጀመል ይዘልቃል እንደገና በቁጥሩም ደግሞ የቻልከውን ያህል ታስር በመቶ በሚቆጠር ብታር ባጠመርክ ከቁጥር የበለጠ አላህ ይደሰትበታል ነው የሚለው ተመለን የጅድ እና እነዚህን የሚፈለጉትን ሀዲዎች ያላገኘ ሰው የሚታረር ነገር ማለት ነው ፈሲያሙ ተላተቲ አያሚን ፊል ሐጅ ሶስት ቀናቶችን በማስከታተል በሀጅ ስራ ላይ እያለ መጾም ይኖርበታል አስቀድሞ ማለት ነው ለተመቶ ተመቶ አረጋለሁ ብለህ ነይተሃል ተጀመርክ ዑምራን አስቀድመህ ከሰራ መጀመሪያ ሀዲ ከቻልክ ሀዲህን ታረጋለህ እሱን ማትችል መሆኑን ካወቅ አረፋ ከመድረሱ በፊት አስቀድመህ የዙልሂጃ እንደገባ ሶስት ቀናቶች መጾም ይኖርብሃል ማለት ነው ፈሲያሙ ثلاثه ايام في الحج ማለት የአመል الحج እዛው ሐጅ ውስጥ እያለ ሶስቱን ታጠናቀቅና ከዘጠነኛው ቀን በፊት ትጨርሳቸዋለህ ከዛ አስር ቀን ነው በሙሉ የምትጾመው ወሰባትን ይዳረጃቱ እንደገና ደግሞ ሰባቱን የተረፉትን ቀናቶች ወደ አገራችሁ ወይም ወደ ሰከናችሁ ስትመለሱ ማጠናቀቅ አለባችሁ ቲልከ አሸረቱን ካሚላ ቀደም ሲል በሐጅ ላይ የጦምካቸው ሶስትና እንደገና ስትመለስ የምትጾማቸው ሰባት ሲደመሩ ሙሉ አስር ይሆናሉ እና ቁርባን ለማረግ የቻለ ሰው ሀዲውን አረደ ያልቻለ ሰው ግን አስር ቀናት መጾም አለበት ከአስር ቀናቱ ሶስቶቹ በዛው በሐጅ ስራ ላይ እያለ። የተረፉት ሰባቱ ግን ስትመለስ ይላል ማለት ነው ذلك لمن لم يكن اهله حاضر المسجد الحرام ይሄ ተመቱ እድል የተፈቀደው ቤተሰቡ ወይም መኖሪያ ሀገሩ በመስጂድ አልሐራም ዙሪያ ላልሆነ ሰው ነው ይላል መስጂድ አልሐራም ዙሪያ የሚኖር ሰው የዛ አይነት ዶሩራ የለበትም በፈለገው ሰዓት ተነስቶ ዑምራ ማድረግ ይችላል እንዲሁም ደግሞ በየአመቱ ተነፍ ካልሆነ ሀጅ ማድረግ ይችላል እዛ ያለ ሰው እድሉ ሰፊ ስለሆነ ተመቶ እሱን አይመለከተውም ለሌላ ከውጭ ለሚመጡና መልሰው እድል ለማግኘት ለሚያዳግታቸው ነው ይሄን የፈቀድኩት ይላል هذا وصلى الله وسلم على النبي وعلى اله بسم الله الحمد لله والصلاه والسلام على رسول الله እንደገና ተመልሰናል ذلك لمن لم يكن اهله حاضر المسجد الحرام ይሄ ሩክሰቱ ተመቱዕ አላህ Subhanahu Wa Ta'ala በአንድ ጉዞ ሀጅና ዑምራን በጣምራ ወይም በተከታታይ እንዲሰራ የፈቀደው لمن لم يكن اهله በተሰቡና የኑሮ ሀገሩ ለሐዲር المسجد الحرام በተከበረው መስጂድ አካባቢ በዛ ዙሪያ ላልሆነ ሰው ነው በዛ አካባቢ ከሆነ ግን ተመጡ አያስፈልገውም ለዶራ ነውና የተፈቀደው ማለት ነው ወተቁላህ እና አላህን ትእዛዝ ለማክበርና ከክልክሉ ለመራቅ በመራቅ አላህን ተጠንቀቁና ፍሩ ወአለሙ ወቁ አነላህ شديد العقاب لمن خالف اوامره وارتكب نواهيه አላህ Subhanahu Wa Ta'ala ትእዛዙን ለሚያጓድሉ ወይም ደግሞ ክልክላቱን ለሚዳፈሩ ሰዎች ቅጣቱ ጠጣር ከባድ መሆኑን ወቁና ተጠንቀቁ ይላል ማለት ነው እና አላህ የደነገገው ነገር ያው ዋጅባት ነው ጋሊበን የሚሆነው ስለዚህ አላህ የከለከለው ያዘዘህን ነገር ማሟላት ሲገባ ታጓደልክ ሙሳ አላያው ቁጣት ይከተላል ማለት ነው ወይም የከለከለህን ነገር ደግሞ ከተዳፈርክም ይቅር ካላለህ በስተቀር አሁንም ከባድ ቅጣት ሊያስከትልብህ ይችላልና በአላህ አሚርና ነዋሂ ዙሪያ ጠንቀቅ ማለት ያስፈልጋል እንብለ በግድ የለሽነት ለቅጣት እንዳትጋለጥ በማለት ያስጠነቅቃል አልሐጅ አሽሁሩን ማዕሉማት እና ሀጅ ማለት ወቅቱ ይቀደራል ዘላይ ሀጅ የሚባለው ተግባር ዝም ብሎ ማንም ሰው በፈለገው ጊዜ ተነስቶ የሚያደርገው ነገር ነው ወይስ የተመደበ ጊዜ አለው ካልክ ወቅቱ አሹሩ ማዕሉማት እሱ የሚከናወንበት ጊዜ የታወቁ ወራቶች ናቸው ይላል ለማንኛውንም መሰረታዊ የሆኑ ኢባዳዎችን አላህ Subhanahu Wa Ta'ala በሚያዝ ጊዜ ልቅ አድርጎ ሰዎች እንደፈለጋችሁ በምርጫችሁ ደስ ሲላችሁ ስሩ ብሎ አይተውም በወቅት ጋር ያያይዘዋል ምክንያቱም ልቅ የሆነ ነገር በእንዝላልነቱ ጊዜ ነገ ዛሬ እየተባለ መጨበጫ አይኖረውም ማለት ነው ስለዚህ እነ ሶላት ካነት አልሙነ ኪታብ መውቁታ ሶላት ላይ እኔ እናንተ በፈለጋችሁት ጊዜ ሳይሆን እኔ በመደብኩት ሰዓት አምስት ወቅቷን ሁሉ በቃልም በተግባርም ጅብሪል አሚን ልቆ በቀጥታ ነው ያስተማራቸው ልክ እንደ ኮርስ ማለት ነው ጾሙ ላይ ሸሩ ረመዳን الذي انزل فيه القران በማለት የሚጾመውን ወር ከ12 ወራቶች ማንኛው እንደሆነ ራሱ መደበው ማለት ነው ሐጅንም እንደዛው አልሐጅ አሽሩ ማሉማት የሐጅ ጊዜው ትንሽ ሰፋ ያለ ሆነ ማለት ነው የታወቁ የሆኑ ወራቶች ናቸው ይላል እና ሐጅ ወራት ኢህራም ለማድረግ የሚቻለው ሶስት ወር አካባቢ ሲቀረው ነው ማለት ነው እንግዲህ በወትሮ ጊዜ እንዳሁኑ ነገሩ የተመቻቸ አይደለም ሰዎች ከዓለም ዙሪያ ከአጥናፍ እኩሉ በባህር በመርከብ እኩሉ በየብስ ላይ አመታት የሚፈልጅባቸው አሉ በ8 አመት የደረስከ የሚላለ በ10 አመት የደረስከ የሚላለ በበረሃ እየተንከራተቱ አውሬ እየበላቸው ታመው ሽፍታ እየቀጠቀጣቸው ሙተው የሚቀሩ አሉ ልክ ሀጅ ሲወጣ በወትሮ ጊዜ አንድ ሰው ሀጅ ሲወጣ ከቤተሰቡ ተላቅሶ ተሰነባብቶ ልክ እንደ ኖቶሪ ነው ምናልባት ደርሶ የሚመለሰው ከሚመለሱት እዛው ወጣው የሚቀሩት ነበር የሚበዙት ማለት ነው የዛ ሁኔታ እንግዲህ ስለሚያጋጥማቸው አላህ ጊዜውን ሰፋ አደረገላቸው ማለት ነው ከሸዋል ጀምሮ ኢህራም ማድረግ እንደሚቻል ማለት ነው ከዛ እስከ ዙልሂጃ 13 ቀን ስራው እንደሚጠናቀቅ ስለዚህ እነዚህን ግዚያቶች አላህ Subhanahu Wa Ta'ala ራሱ መደባቸው ሀጅ የሚከናወንበት ጊዜ በፈለከው በረቢዑል አወል ወይ ጅማዳ በእንትና ሳይሆን እኔ በመደብኩት ወራት መሆን አለበት እነሱም አሽሩ ማሉማት የታወቁ ከጥንት ጀምረው የመጡ ናቸው በታሪክና ተሸዋል ጀምሮ እስከ ዝልህጃ 13 ነው የሚደረገው ማለት ነው በመሆኑም ፈመን ፈረዶ ፊህን الحج በእነዚህ ወራቶች ውስጥ ያው ሁለት ወር ተኩል አካባቢ ማለት ነው ጋሊበን ያው ሶስተኛው ወር ስለሄደ ስለገባ እንደ ሶስት ሙሉ ወር አድርጎ ቆጠረው በጀምዕ ማለት ነው በእነዚህ ቀናቶች ውስጥ ሐጅን ሰራለሁ ዘንድሮ ብሎ በራሱ ላይ ውሳኔ ያሳለፈ ሰው እቅድ የያዘ ሰው ማለት ነው ምን መሆን ምን ይጠበቅበታል ፈላረፈታ ረፈት ማድረግ የለበትም ረፈት ማለት ከባለቤቱ ጋር ግንኙነት ማድረግ አይፈቀድም ኢህራም ያደረገ ሰው በሐጅም ሆነ በዑምራ እህራሙን አጠናቆ ተስራው እስከሚወጣ ድረስ ግንኙነት እንደማይፈቀድ ይወቁና ተጠንቀቁ ይላል ማለት ነው እና ብዙ ጊዜ ባልና ሚስት በሚሄዱበት ጊዜ እንደሌላው ጊዜ መስሯቸው የሀጅ ስራ ከጀመሩ በኋላ ግንኙነት ካደረጉ ሀጃቸው ይበላሽባቸዋል ያንዳ ይሆን አስቀድሞ አበክሮ አስጠነቀቀ ማለት ነው ግንኙነት የለም በተለይ ቀደም ብሎ ኢህራም የሚያደርጉ ሰው ጊዜ ሲራዘምባቸው ለስተት ይጋለጣሉ ያንዳይሆን ኢህራሙን ከፈለክ ተሸዋል ጀምሮም ኢህራም ማድረግ ይቻላል ግን መጠንቀቅ ያለበት ነገር ግንኙነት እንደሌለ ወቅ ይላል ማለት ነው ወላ እንደገና ደግሞ ከገወጥ ነገሮችን መስራትና መናገርም አይፈቀድም ሀጅ ገባ ሰው ቁጥም መሆን አለበት አሁን እንደፈለገ መናገር እጁ እግሩ ማንኛውም የሰውነት አካሉ ደስ ያለውንና የፈለገውን ነገር መስራትና መናኘት የለበትም ቁጥብና ጥንቁቅ መሆን አለበት ማለት ነው ምሪ ፍሱቅ በማንኛውም ጊዜ አይፈቀድም ፍሱቅ ማለት ካላ ፈቃድ መውጣት ካላ ፈቃድ መውጣት በየትኛውም ጊዜ አይፈቀድም ወፍሱሰን በዚህ በተከበረ ቦታና በተቀደሰ ወርግ ወንጀል ትንሿ ወንጀል እንኳን ብትሆን በጣም ትከብዳለች ስለዚህ እንደማንኛው ጊዜ እንዲሁ ዝም ብለን እንዝላልነት እንዲያታሳይ መጠንቀቅ አለበት መጥፎ ነገር እንደ ባፍህም እንዳይወጣ በእጅህም በማንኛውም የአካል ክፍል እንዳይከሰት ከፉሱቅ መራቅና መጠንቀቅ ግድ ይሆናል ማለት ነው ወላጅዳል እንደገና ደግሞ ክርክርና ውዝግብ ማድረግም አይፈቀድም ፊልሐጅ የአማል الحج በሐጅ ስራ ላይ ሆነ ማለት ነው ማሰዎች እንግዲህ ከጓደኛ ጋር ወይም ደግሞ ከተለያዩ ማዕመላ ከምታረጋቸው ካስተናጋጆች ከባለስልጣናት ጋራ በሆነ ባልሆነ ነገር መናቆርና መከራከር አይፈቀድም ማለት ነው እና የሚያከራክር ነገር ካጋጠመ ያ ሀጀኛ መሆንን አስገንዝበህ አለ ሙህሪም ብለላ ለአላህ ትተህ መሄድ አለብህ ማለት ነው ያ ካደረክ ነው ጤናማ ሀጅ ልታደርግ የምትችለው አለበለዚያ እነዚህ ሙኻለፋዎች ካደረክ ሱሪ ይሆናል ሀጅ ዝም ብሎ ፎቶ ይሆናል ማለት ነው መንፈስ የሌለው እና መንዙ በረካ እንዳይሆን ከነዚህ ነገሮች መራቅና መጠንቀቅ አለብህ ይላል وما تفعلوا من خير በዛ በሐጅ ስራ ላይ ተሰማርታችሁ ማንኛውም የምታከናውኑት መልካም ስራ ሁሉ በቃልም በተግባርም በኒያም የምታደርጉት እንቅስቃሴ ሁሉ ያለምሁላህ አላህ Subhanahu Wa Ta'ala ያውቅላችኋል ያን ሁሉ መልካም ስራ ለአላህ ብላችሁ እስከሰራችሁ ድረስ ተገቢ ወረታችሁን ይቸራችኋል እንዲሁም በተቃራኒው መጥፎ ስህተት ቁሱቅም ብትሰሩ ሰው ባያችሁና ባያውቅባችሁም አላህ ያውቀዋልና ያንን ስህተት ድረስ ከአላህ እይታ እንደማታመጡ እወቁና ተጠንቀቁ ይላል ማለት ነው ወተዘወዱ እንደገና ለሀጅ ለዑምራ ስትወጡ ደግሞ በቂ ፍንቂዛችሁ ይዛችሁ መውጣት አለባችሁ ራሳችሁን ችላችሁ ምክንያቱም ጌታችሁ ጋራ ለመገናኘትና እስከዛሬ ያፈራችኋቸውን ወንጀሎች ለማራገፍ ነው የምትወጡት እዛ ሄዳችሁ ከአላህ ሌላ ያለን ላለመከጀልና ላለመለመን የሚያስፈልጋቸውን ስንቅ ራሳችሁ ተሰንቃችሁ መሄድ አለባችሁ ይላል ከእነ ኸይረ ዛዲ ተቅዋ ከስንቅ ሁሉ የሚበልጥና የሚመረጠው ክብሩን የሚጠብቁበት የሆነ ስንቅ ነው ይላል አንድ ሰው ለሐጅ ወይም ለዑምራ በሚወጣ ጊዜ ሰው በተፈጥሮ ያው መብላት መጠጣት ሁልጊዜም ፍላጎቱ እና ለዛ የሚበቃውን ገንዘብ ይዞ መውጣት አለበት ያንን ይዞ ከወጣ ማንንም አይከጅል ማለት ነው ረግባ ወደ ጌታ ብቻ ይሆናል እና ሰው እንዲያረግልኝ ይሆን ሰው እንዲሰጠኝ ይሆን የሚል ነገር ካለ ልብን ሰረቀ ማለት ነው አላህን በመለመን አላህ እንደይ በመጥናት ፈንታ ሰዎች እንደ መጥናት ሊመጣ ነው ማለት ነው ያን ጊዜ ደግሞ አላህ ኸይር አለው ይቆጣል እንደይ ልጠና እኔ ቤት ልዘይር መጥተህ እንደገና ደካሞችን መለመን ጀመርክ ይልሃል ማለት ነው ያንዳ ይሆን በቀጥታ ቀና እንዲኖርህ የራስህን ስንቅ አዘጋጅተህ መውጣት አለብህ የራስህን እንዳቅምህ ደረቅ ኮተሮን ብትሆን ያችን በልታ ችግሩን ይችላል ከጌታ ጋር ብቻ መሆን አለበት ንግግርህና ደይ ጥናቱ ፍቅሮችን እርሳቸው እዛ ላይ ልክ ሶላት የገባ ሰው ከጌታ ጋር እንደሚወያየው ማለት ነው ያ ከሆነ በቀጥታ እንግዲህ አላቃ ከሱ ጋር ሲሆን አላህ ይደሰትልሃል ማለት ነው ማንንም አትፈልግም ማንንም ደጃጥናም ለማንም አታጎበድድም አላህ ብቻ ወንጀልን ይማረኝ ይቀበለኝ የሚለው ብቻ ነው ሹግለ ሻገል የሚያሳስልና የሚያስጨንቅ ይህ እንዲሆን ስንቅ ይዞ መውጣት አስፈላጊ ነው ይላል ማለት ነው እና ፈይነ ኸይረ ዛሪ ተቋዋ ማለት ማተጠቂ ቢሄን ሚን ሱአሊና ሰዎችን ከመለመንና ደይ ተመጥናት የምትጠበቅበት ስንቅ ነው ጥሩ ስንቅ ማለት አንተ ዝም ብለው ወጥተህ ግን እንደገና ሲቸግርህ ሰዎችን መመለመን እነሱንም ደግሞ የምታስቸግር ከሆነ ሁለት አይነት ስህተት ተፈጽሟል ማለት ነው አንተ አላህን ተተው ሰዎች መለመን ጀምራለ እነሱ ደግሞ ምናልባት በቂ ላይ ኖራቸው ይችላል ይቸገራሉ ያጀኛ ነው ተቸግሮ እየለመነ ብለው እነሱም ደግሞ የማይበቃቸውን ስንት ቆርተው ተሰጡ እነሱንም ችግር ላይ ልጥላቸው ትችላለህ ያ እንዳይሆን አንተ የሚበቃና ተለመና የሚጠብቅህን ስንቅ ይዘህ መውጣት አለብህ ይላል እና በአንድ ወቅት የመን አካባቢ የመጡ ህጃጆች ሀገራቸው ሲመጡ ናህኑ ወህዱላህ የአላህ እንግዶች ነንና ተወከልና አለላህ አላህ ይቀልበናል እንዴት ብለው ባዶ እጃቸውን መጡ ይባላል እና እዚህ መጥተው ሲርባቸውና ሲቸገሩ እንደገና ሰዎችን በየሰፈር እየዞሩ እንዲሁም ሀጀኞችን በየመደበሩ እየሄዱ መለመን ጀመሩ ያነ አላህ Subhanahu Wa Ta'ala ይሄን አወረደ መጀመሪያ ስንቃችሁን ይዛችሁ መምጣት ነበረባችሁ ተወከልን አላችሁ ተወኩል ሳይሆን ተዋኩል ላይ ናችሁ አለ ማለት ነው ተወኩል ማለት አንተ የሚገባን ሰበብ ይዘህ ከዛ በኋላ አላህ የጎደለውን ይሙላው ስትል ነው ተወኩል የሚባለው ምንም ነገር ሳትል ግን ተወኩል ማለት ስህተት ነው የስንፍና ስራ ነው ማለት ነው ስለዚህ በዚህ መልክ ስለመጡ እነሱ እንደሰበብ ንዙል ቢሆንም ማንኛውም ሀጀኛ በማንኛውም ጊዜ ሀጅ በሚወጣ ጊዜ በቂ የሆነ ስንቅ ይዞ መውጣት ያለበት መሆኑን ነው አላህ የመከረውና ያስተማረው ማለት ነው እንደገና ደግሞ በአጠቃላይ መልኩ ሲፈሰር ወተዘወሩ فإن ኸይረ الزاد التقوى ስንቅ ይዛችሁ ውጡ ጉዞ በምትወጡ ጊዜ ረጅም ጉዞ ስንቅ አስፈላጊ ነው ለዛ ለጉዟችሁ በሰላም አድርሶ የሚመልሳችሁ ስንቅ ይዞ መውጣት አስፈላጊ ነው ሲል ስንቅ የሚለውን ቃል ተጠቀመና እና ለዚህ ለትንሿና ለአንድ ሰሞኗ ጉዞ ስንቅ ማዘጋጀት አስፈላጊ ከሆነ ለረጅሙና ለማይመለሱበት ጉዞ ያ ደግሞ የበለጠ ስንቅ ያስፈልገዋል የአኸራ ጉዞ ለማለት ነው ማዚህ ዱንያ ላይ በአጠቃላይ ሰዎች ያው ግዚያዊ ናቸው ወደፊት የሚሄዱበትና ተሄዱ የማይመለሱበት ጉዞ አለ አከራ የሚባል ነገር ለዛ ለረጅሙ ጉዟችሁም ከዚህኛው ጉዟችሁ ተምራችሁ እዛ ሀጅ ስትመጡ እስከምትመለሱ ድረስ አስፈላጊ ስንቅ እንደሚያስፈልግ ዝግጅት እንደምታደርጉ ሁሉ ለአኸራችሁ ደግሞ የሚበጃችሁን በህይወታችሁ ሙሉ ስንቃችሁን ደግሱና አዘጋጁ ለማለትም ተፈስሯል ወጥቆኒ ለማንኛውም እኔን ፍሩ ተጠንቀቁ ያው ሌላ አልባብ የጤናማ አእምሮ ባለቤት የሆናችሁ ሁሉ ይላል አቂል የሆነ ሰው ሁሉ አላህን መፍራት መጠንቀቅ ይገባዋል ምክንያቱም አላህ ተፈለገ በዱንያም በአኺራም ሊቀጣ የሚችል ጌታ ነው እሱ ሊቀጣ ከፈለገ ደግሞ ማንም ሊያስጥል አይችልም ማለት ነው ስለዚህ ማንም ሊገላግልና ሊማይችለው ነገር በተቋዋ ነው እንጂ መከላከል የምትችለው እንዶ በቀላሉ አመልጣለሁ ብለ ማሰብ የለብህ ማዕቀል እስከሆንክ ድረስ ማለት ነው ከዛ በማያያዝ እና ይህን ነገር እንግዲህ ስንቅዛችሁ መውጣት አለባችሁ ጥንቃቄ ማድረግ አለባችሁ በሚል ጊዜ ሀጅንም ደግሞ እምራንም ሆነ ሀጅን ለአላህ ብላችሁ ብኩል ኢኽላስ ማሟላት አለባችሁ ከሚሉት መልእክቶች ሰዎች በጣም ነገሩ እያፈጃቸው መጣ ማለት ነው እና በዚህ ለሐጅ ወጣ ሰው በምንም አይነት በቀጥታም ሆነ በተዛዋሪ ስለ ዱንያ ማሰብ የለበትም ስለ ጊዜያዊ ጥቅም መጨነቅ አይገባውም ይህን ካደረገ ሐራም ነው ወይም ሐጁ ከንቱ ነው ማለት ይሆን የሚል ስጋት እየተሰማቸው መጣ ያኔ ምን አለ አርሐሙ ራሂሚን ለይሰ አለይኩም ጁናሁን ይህም ከመሆኑ ጋራ በእናንተ ላይ ወንጀል የለባችሁም አንተ ብተው ፈضلا من ربكم ከጌታቸው የሆነ ትሩፋት ብትፈልጉ ይላል ወጥሮ ጀምሮ የው በተለምዶ በተለምዶም እንደሚባለው ሐጀትም እጀትም ነው ሰዎች ወትሮ በጃሂልያም ጀምረው ሐጅን መውሲመል ትጃራ ያረጉት ነበረ የንግድ ጥሩ አጋጣሚ ነበረ ማለት ነው በአለም ዙሪያ የሚገኙ ሰዎች ሁሉ ይመጣሉ ሁሉም በየሀገራቸው የሚያመርቷቸውን ሸቀጦች ነው ይመጣሉ እዚህ በሚመጡ ጊዜ ሁሉም የደራ ገበያ ያገኛሉ የሚና ገበያ ይጥም እንደሚባለው ማለት ነው በዛ እንግዲህ ሀጃቸውንም አድርገው እንደገና የዱንያ ፍላጎታቸውን ማሳክተው ብዙ አትርፈው ይመለሱ ነበር አሁን ግን እስላም ተቅዋ ማድረግ አለባቸው የሚለውን ነገር እየደጋገመና ጥንቃቄ ማድረግ እንዳለባቸው ሲነግራቸው የሀጅ ስራንም ምናልባት የሐጅ ስራ ላይ ያለን ንግድ እንቅስቃሴ ማድረግም አይፈቀድም ይሆናል የሚል ስጋት ሲሰማቸው ይህ አይደለም አላህ እና በሐጅ ስራ ላይ ያላችሁ ዋናው አላማችሁና ጉዟችሁ ለሐጅ እስከሆነ ድረስ እግር መንገዳችሁን የንግድ ስራን ብትሰሩ ሐጁን በማይጋፋ መልኩ በዛ ሳቢያ የአላህን ሲሳይ ብትፈልጉ ወንጀል የለባቸውም ብሎ ፈቀደ ማለት ነው ስለዚህ ሐጅ ላይ ያለ የተለያዩ አገልግሎቶችን ለሐጃጆች እየሸጡ የኸደማት እየሰጡ የሚያጅጁ ቢኖሩ አይከለከሉም ማለት ነው ምክንያቱም አንደኛ እነሱ ተጠቃሚ ይሆናሉ ሁለተኛ ደግሞ ለሐጃጁ ከደማት ያገኛል ማለት ነው ሁሉም ባዶ እጅም ከሄደ ለችግር ይጋለጣል ስለዚህ የሚችሉ ሰዎች በተለይ የምግብ ሸቀጦችን ይዘው ከሄዱ ያ ነገር ባለ ቁጥር ሐጃጁ የተመቻቸ ኑሮ ይሆንለታል ማለት ነው የሚፈልገውን ነገር በቀላሉ ሊገዛ ይችላል ስለዚህ ንግድ በማድረግ የአላህን ትሩፋት መፈለጋችሁ ይህን አልቃወመውም ግን ንግዱን እንደዋና አላማ አድርጎ የሚሄድ ከሆነ ሐጅ አድርጎ ለማያቀሰው ያ ሌላ ጉዳይ ይሆናል ማለት ነው ሐጅ አድርጎ የማያቀሰው ኢህራም ባያደርግም ለዝግር ብቻ ቢሄድ ይችላል ምን ችግር የለም ምክንያቱም ፈሪጋውን ተወጥቷል ዋናውን ሐጅ ያላደረገ ሰው ግን እዛ ዝም ብሎ ለንግድ ሂዶ የውሎ መምጣቱ ምናልባት ከርሞ ላይ ደርስ ይችላል ከሳራ ነው የሚያጋጥመው ያ መጀመሪያ ግዴታውን መወጣት አለበት ስለዚህ ባጅ ስራ ላይ ጎን ለጎን የንግድ ስራ በመስራት ትሩፋት ብትፈልጉ የወንጀል አያስከትልባቸውም በማለት ፍቃዱን ሰጠ فاذا فطوا من አረፋት እና አረፋት ሄዳችሁ ያው የሐጅ ስራ ዋና ቁንጮ መሰረቱ አረፋት ነውና አረፋት ደርሳችሁ ስትመለሱ ተذكروا ጌታችሁን አውሱና አወድሱ እንደል መሻሪል ሐራም በተከበረው ከላ ላይ ይላል ማለት ነው የተከበረው ኬላ የሚለው ሙዝደሊፋ ነው ሙዝደሊፋ እንግዲህ ጧት ያው ወደ አረፋ ይሄዳል ሰዎች እዛ ቆመው ይውላሉ ልክ ስትጠልቅ ከአረፋ ተመልሰው ወደ ሙዝደሊፋ ይመጣሉ ሙዝደሊፋ ያድራሉ ማለት ነው ይሄ ሙዝደሊፋ እንግዲህ ህጋዊ ኬላ ነው ማንም ሰው ልዩ እዝር ከሌለው በስተቀር አልፎ ሊሄድ ይገባ ሙዝደሊፋ ሙዝደሊፋ ልክ እንደ አረፋ መሽአር ነው ማለት ነው እና አረፋ ላይ አልሐጅ አረፋ እንደተባለው አረፋ ያልዋለ ሰው ድል ያመለጠው ሰው ሐጅ እንዳመለጠው ነው የሚቆጠረው ከዛ በመለስተኛ ደረጃ ደግሞ በሁለተኛ ደረጃ ልክ እንደ አረፋ ባይሆንም መሻአር አልሐራም ደግሞ የሌሊት ኬላ ነው ማለት ነው የቀኑ አረፋ ነው የሌሊቱ ሙዝደሊፋ ነው ስለዚህ ሙዝደሊፋን በምትደርሱ ጊዜ እዝኩሩላህ እንደ መሻአር አልሐራም በተከበረው ኬላ ላይ በመሻአር አልሐራም ጌታችሁን ማውሳት ማብዛት አለባችሁ እዛ ጌታን በተልቢያ በተክቢራ በተስቢህ በወደሳችሁት ቁጥር ይደሰትላችኋል ማለት ነው እንደ المشعر الحرام واذكروه كما هداكم لاجل ما هداكم እንደማለት ነው አላህ Subhanahu Wa Ta'ala የዚህ የእስላምን እምነት ለመራችሁና ለዚህ ድል ለመረጣችሁ ጌታ ሰፊ የሆነ ምስጋናና ውዳሴ በዛ ቦታ ልታቀርቡለት ይፈለጋል ይላል ማለት ነው እና አላህ እንግዲህ አንድ ነገር ሲያዝ ለምን እንዴት አይባልም ምክንያቱም እሱ ነው የሚያውቀው የትም ቦታ ልታወድሰውና ልታመሰግነው ትችል ነበር ግን በዛ ቦታ በዛ ሰዓት በዛ ሁኔታ እንድታወድሰኝ ይፈልጋለሁ አለ ቀና አረፋ ታወድሰኝ እንድትውሉ ፈልጋለሁ ለሊት ደግሞ ገሊፋ እንድትቀጥል ነው የሚለው ማለት ነው እነዚህ ቦታዎች እንግዲህ በጣም ወሳኝ አደያ ሊደረግባቸው የሚገቡ ቦታዎች ናቸው ከማ ማለት ሊአጅሊ ማዳኩም አላህ Subhanahu Wa Ta'ala ሸሪዓተል እስላምን የመሰለ ዲን ለመራቸውና ለዚህ ላደላችሁ ጌታ ሰፊ ምስጋና በዛ ቦታ ልታቀርብለት ይገባል ወይን ኩንቱ ምን ቀብሊሂ ለምን አባሊን ከዛ ቀደም ሲል እናንተ ከአላህ ፍቃድ የራቃችሁና የተሳሳታችሁ ህዝቦች ነበራችሁ ከዛ ከጨለማ ህይወት አውጥቶ ለእንዲህ አይነት ብርሃናማ ዲን ላበቃችሁ ጌታ በዛ ልዩ ቅዱስ ቦታ ልታወድሱት ይገባል ይላል ማለት وإنكم كنتم እንደማለት ነው إن مخففة ትሆናለች ዝራይ እናንተ ካሁን ቀደም በጃሂልያው ዘመን ይህን ሁሉ ሸራ ሸራይ ኢስላም አታውቁም ነበረ በጨለማ ዝም ብላችሁ የምትደናበሩ ነበር ከዛ ጨለማ ህይወት እንዲህ አይነት ብርሃናማ ዲን አምጥቶ ለዚህ ላበቃችሁ ጌታ በእነዚህ ቅዱስ ቦታዎች ልታወድስና ልታመሰግኑት ይገባችኋል ይላል ማለት ነው ثم افيدوا من حيث افاض الناس ከዛ ቀጥሌ ልነግራችሁ የምፈልገው ሌላው ትልቁም ነገር ይላል ثم እዚህ ላይ ታዲሯ በተርቲበ ዘማን ሳይሆን በተርቲበ ኢኽባር ነው ማለት ነው ከዚህ በኋላ ልነግራችሁና ላስገነዝባችሁ የምወደው ለማለት ነው እንጂ ከአረፋ ከመጣችሁ በኋላ በሚለው ጋር እንዳታያይዙት መጀመሪያ ከአረፋ ወደ ሙዝደሊፋ ስትመለሱ ስንል ከአረፋ ተመልሰናል ሙዝደሊፋ ደርሰናል ثم افيدوا من حيث افاض الناس የሚለው ሲመጣ ሰዎቹ ከሚመለሱበት ቦታ ተመለሱ ሲል ምን ማለት ነው ተአረፋ ተመለሱ ማለት ነው አረፋማ ተመልሰን እንዴ እንደገና ስንቴ ነው የምንመለሰው የሚል እስካል እንዳይመጣባችሁ ማለት ነው እና ይሄን ያለበት ምክንያቱ መኮች የተለየ ችግር ነበረባቸው በዛ ቦታ ላይ መቆይ በጃሂልያ ጊዜ እንደ ሌላው ህዝብ አረፋ ይሄዱም ነበር የመጨረሻ ኬላቸው ሙዝደሊፋ ድረስ ነው የመካ ነዋሪዎች ሌላው ከውጭ ሀገር የመጣ ህዝብ በሙሉ አረፋ ሄዶ በበረሃ ሲቆላ ውሎ ይመጣል እነሱ ግን ለሱማ ያህል ሙዝደሊፋ ድረስ ሲሉና ወዳውኑ ተመልሰው ቤታቸው ነው የሚያድሩት መካ ማለት ነው ይሄን ያረጉ ነበር ይህንን እንደ ክብር እንደ ማዕረግ ይቆጥሩት ነበር ናሁል ሁም ሲሉ ነበር እና ልዩ የአላህ ቤተሰቦች ነን ከማንም ጥርቃሜ ጋራ አረፋ በራ አይደል መተራመስ የለብንም ተውባት ባተሪ ሁሉ ዘይድ እና ቶሎ ድረስ ብለን በቂ ነው ይሄው ያላህ ወዳጆች ያላህ ጎረቤቶች ስለሆን የቤቱ ጎረቤቶች ርቀው መሄድ የለባቸው የራሳቸውን ክብር ለመስጠት ማለት ነው ይሄን ያደርጉ ነበር ይሄ ነገር በእስላም እንዲታረም ተደረገ ማለት ነው ስለዚህ ነብዩ አለይሂ ሰላቱ ወሰለም መጀመሪያ አዛብ በሚደርሱበት ጊዜ ወደ አረፋ ሲያመሩ ሰዎች ግራ ተጋባቸው ምን ሆኑ በተለይ ቁረሽ የሆነ ሰው ጭራሽ አረፋ አይሄድም ነበር ሰው ቁረሽ መሆኑን ረሳ እንዲህ አሉ ሰሃቦቹ ራሳቸው እና ሲሉ እናንተ ናቸው የረሳችሁት እና ማን ነው ሙዝደሊፋ ተመለሱ ያለ እኮና ውጀል የመጡት ችግር ነው የበጃህልያ ራሳቸው ለስንፍና በረሃል አለመሄድ እንደገና ደግሞ ከሌላው ሰው የበለጠ ክብር ያላቸው ለማስመሰል ያደረጉት ደባ እንጂ እብራሂም የመሰረተው ሀጅ አረፋ መድረስ አለበት አረፋ ሳይደረስ ሀጅ የለም አልሐጅ አረፋ ስለዚህ መሄድ አለባችሁ አለማን ይህንን አባባል እንግዲህ በተግባርም በቃልም አላህ Subhanahu Wa Ta'ala አሰመረበት ስለዚህ ثم اخبركم وانبئكم هنا እንደማለት ነው እዚህ ላይ ثم ለእخبار እዚህ ላይ ላስጠነቅቃችሁና ላስገነዝባችሁ የምወደው ትልቁ ቁም ነገር አፊዱ ምን ሐይቱ አፋደናት ሳይሩ الناس እንደይጫው ምን الافاق ከተለያዩ ክፍላት ዓለም የመጡት የከርታታዎች እንግዳዎቹ አረፋ ሄደው ነውና የሚመጡት እናንተም ሀጅ እንዲሆንላችሁ ከፈለጋችሁ ከሌሎች ህዝቦች ጋር ተቀላቅላችሁ አረፋ ሄዳችሁ ከዛ አብራችሁ መመለስ አለባችሁ ከዛ ደርሳችሁ እንኳን ቀድማችሁ ፀሐይ ሳትገባ ብትወጡ አይሆንም ማለት ልክ እዛ ውለ ህዝቦች ጋር ፀሐይ ስትጠልቅ ከዛ ልክ እንደ ጎርፍ ህዝብ እየተመሰመሰ ሲመለስ እንደዛው አብራችሁ መመለስ አለባችሁ እንጂ ራሳችሁን ወደ ኋላ ቀልብሳችሁ መመለሳችሁ አግባብ አይደለም በማለት ነቀፈና አረመው ማለት ነው ወስተግፊሩላህ ዛሬ ማረፋ ሳይደርስ ሀጅ ይሆናል የሚለው የጃልያ ስራ ነው ህገወጥ ነው ላለፈው ምህረት ጠይቁ ወንጀል ስትሰሩ ከርማቸዋል ካሁን በኋላ ግን ሀጅ የሚባል ሰው የቅርብም የሩቅም ሀጅ ከሆነ አረፋ ያልደረሰ ሰው ሀጅ የለውም ባለፈው ይቅርታ እየጠየቃችሁ ካሁን ጀምራችሁ ግን ልክ እንደ ሌላው ህዝብ አረፋ ሄዳችሁ መምጣት መቻል አለባችሁ ይላቸዋል ማለት ነው ኢነላህ ገፉሩር ረሂም ባለፈው ተሳስተናል ብላችሁ ተሳስታችሁና ምህረት ከለመናችሁት አላህም አይጨክንም ምህረተ ሰፊና ሮሮ ነውና ሊምራችሁ እንደሚችል ነው ካሁን በኋላ ግን አረፋ ያልሄደ ሀጃጅ እንደ ሀጃጅ አይቆጠርም ሲል አስጠነቀቀ ማለት ነው እና ፈኢዛ ቀደይቱም መናስከኩም ይላል ከዚህ በመቀጠል እና አላህ Subhanahu Wa Ta'ala እንግዲህ ማንኛውንም የምንሰራውን ነገር በተለይ አርካነል እስላም የሆኑ ነገሮች ከሚገባ ነው የሚያሰምርባቸው ማለት ነው ምክንያቱም ያን ነገር ማሟላት እስላም ነው ያ ነገር ከጎደለ የእስላም ማዕዘን ስለሚጎድል አርካነል እስላም ላይ ሁል ጊዜ እንደ ኪታብ ነው የሚያሰምርባቸው በደንብ ጥቅጥቅ ነገሮችን ሳይቀር ማለት ነው ሙኻላፋዎችንም ያርማቸዋል እና ረሱል ማለይ ሰላቱ ወሰላም ስለዚህ ነው ሁዱ አንኒ መናሲከኩም መንዝላልነት ዝም ብላችሁ የምሰራውንና የምነግራችሁን ሳትከታተሉ ነገ መሰለኝ ውስጥ እንዳትገቡ የምሰራትን ነገር በሚገባ ተከታተሉ የምናገራትንም ተከታተሉ መናሲካችሁን ከኔ ያዙና ውረሱ ለዓሊ አልቃኩም ባደ የውም هذا ከዚህ ቀን በኋላ ደግሜ በዚህ ቦታ አብሬያችሁ ላልኖር እችላለሁ እና የማደርገውን ነገር ሁሉ በሚገባ ተከታተሉ ተስር ተስር እያሉ ያስጠነቅቋቸው ነበረ ስለዚህ እና አቡ ሁረይራ ነጃብር ኢብኑ አብዱላህ እነ ኢብኑ ዑመር የመሳሰሉት ወጣቶች አጠቃላይ ልክ እንደ ጋዜጠኛ በተጠንቀቅ 24 ሰዓት ቁመው ነበር ሀጅ እስከሚጠናቀቅ ድረስ የሚያደርጓትን የሚናገሯትን ሁሉ ተዝርተ ስር የሚዘግቡት ማለት ነው ያን በሙሉ አምጥተው ለኡመቱ አሸጋግረዋል ያንን አማላና የወረሰ ሁሉ እጃጅ በትክክል አጁ ይማላለታል ካልሆነ ግን በአሁኑ ጊዜ እንደሚደረገው መላእክቶች እርመሰመሳሉ ግን እንደ ከብት ሄዶ መመለስ እየሆነ ነው ያለው ስለ መናሲኩ ሰዎች በጣም ጥቂቶች ናቸው የሚገርመው አይጠይቁም ደግሞ መሄድ ብቻ ዝም ብሎ ሲሄዱ መሄድ ብቻ ምን ማድረግ አለብን የሚጠይቁት ታበላሹ በኋላ ወይ ሀጅ በኋላ ነው እንዲሁን የነበር እንዳርገ ነበር የሚሉት መጀመሪያ ግን ሰዎች ሀጅ ከመሄዳቸው በፊት እንዴት እንደሚያደርጉ ኮርስ መውሰድ አለባቸው ቢያንስ ደግሞ ተስር ተስር ልምድ ያላቸው አሊሞች ካሉ ወይም ዱዓቶች ወይም ደግሞ በስራ ልምድ ራሱ የመካ ሰው ሁልጊዜ ያውቃል እዛ ያደገበት ስለሆነ ማንኛውም እውቀትና ልምድ ያለውን ሰው ጠጋ ብሎ እሱን እየጠየቁ መስራት መቻል አለበት ዝም ብሎ ግን እየተግፋፉ ሄዶ መመለሱ ጥቅም የለውም ምክንያቱም የሚያበላሽ ነገር ከሰራት የሐጃጆች መናጆ ነው የምትሆነው ማለት ነው እና ማክተር الحجاج አለ አንዱ ሰው በአንድ ወቅት በጣም በዝቶ ሲያየው ሐጃጆች እንዴት በዙ ምን ያህል ብዙ ወጃጅ አለ ብሎ ተገረመ ማዕቀል الحجاج በላሉ ሌላው ሐጃጆችማ ጥቂት ናቸው እነዚህ ሐጃጆች ናቸው አላንደኛው ጥቂቶች ናቸው በአላህ በሚፈልገው መልክ የሚያደርጉት ታጣቃቸው ምታጥምሮ በጣም ጥቂት ናቸው አለ ግን አጃቢዎቹ ናቸው የበዙት ስለዚህ አጃቢ እንዳንሆን መጠንቀቅ ያስፈልጋል ማለት ነው هذا صلى الله وسلم على النبي الى رسولنا فإذا قضيتم مناسككم እና አላህ Subhanahu Wa Ta'ala አበይት ጉዳይ ብሎ የመደባቸውን የሥራ ተግባራት በመታከናውኑና በመታገባድዱ ጊዜ ይላል ፈድኩሩላህ አላህን ጌታቸውን አውሱና አወድሱ ዋናው የሐጅ ስራ ዚክሩላህ ነው انما انما جئل الطواف والسعي ورمي الجمار والوقوف بعرفه من اجل ذكر الله الرسول عليه الصلاه والسلام እነዚህ የተለያዩ የኢባዳ ኬላዎች የተመደቡት ለአላህ ዚክር ለማንጸባረቅ ነው ሌላ አይደለም ስለዚህ አላህ Subhanahu Wa Ta'ala በእነዚህ ስራዎች እንግዲህ ተሐረመል ወቂ ጀምረ ጧፍ ማድረግ አለበት ሳይ በይነ ሶፋ ወልመርዋ መመላለስ አለበት እንደገና አረፋ መውረድ አለበት ከዛ ተመልሶ ሙዝደሊፋ ማደር አለበት ከዛ እንደገና ጀመራት መምጣት አለበት እንደገና ለሶስት ቀናት ሚና መቆየት አለበት የሚለው ይክረን ተመውደዱ የተነሳ በእነዚህ የተለያዩ ኬላዎች ከዱንያ ስራ ርቀት ልክ ባይተዋር ሆነህ ዱንያን ንብረትህን ቤትህን ረስተህ ለአላህ ብለህ ሌት ተቀን ጌታ እንድታወድስ ሽግለ ሻግል እንዲሆን ሌላ ሽግሎች በሙሉ እንድትተውና ለሱ ኢባዳና ዚክር ብቻ ፍጹም እንድትሆንለት ብሎ ነው በዚህ ፕሮግራም ውስጥ የሚያስገባ ማለት ነው እንግዲህ ሰው የሚጠበቅበት ሁልጊዜም ቢሆን ጌታን ማወደስ ነበር የትም ቦታ ቢሆን ግን ቢያንስ በእነዚህ በተወሰኑ ቀናቶች እንኳ ከዱንያ ህይወት ወጥተህ እኔ በመረጥኩትና በወደድኩት በመደብኩት ሰዓትና ቦታ እኔን እንድታወደስ ይፈልገ ልዩ ኮርስ ነው ያመጣው እያለ ነው ኮርስ ጣቢያ ነው የወሰደ ስለዚህ እዛ ሄዶ ሰው ራበኝ ደከመኝ ጠማኝ ምናምን የሚባል ነገር ትርጉም ሊሰጠው አይገባም በዚህ ጉዳይ መጀመሪያውኑ ተዘጋጅቶ የሚያስፈልገውን ነገር ከዛ በኋላ በዛ ቦታ ሳይሰላች ሳይበታች በቀጥታ የታዘዘውን ነገር ሁሉ በማድረግ ጌታውን በማወደስ እንዳፋልፈው ተብሎ ነው የመጀመሪያው የተመደበው ማለት ነው እንትሃን ነው ፈተና ነው በተለይ ከተሜ ሰዎች በቅንጦ የሚኖሩ ሰዎች ተቀስረቀስ ሁልጊዜ ፍራሽ የሚጎረብጣቸው ሰዎች እዛ አሸዋማ ፀሐያማ አቧራ ሁሉ ነገር ላይ እስቲ ለኔ ብለህ ተጎሳቆል ነው አላህ Subhanahu Wa Ta'ala ለኔ ብለህ መስዋዕት ክፈል እስቲ በእድሜው አንድ ቀን ግልት የማያቀው የማያውቀው ሁሉ እዛ ሂዶ ለአላህ ብሎ እንዲገላታ ይፈልጋል በአሁኑ ጊዜ ግን መጥፎ አዝማሚያ እየመጣ ነው ያለው እና የተለያዩ ከደማቶች በጣም እየናሩ ነው ያሉት የሽርሽር ቦታ እየሆነ ነው ያለው ማለት ነው አላህ አንን አይፈልግም በእውነቱ ምክንያቱም የተራቡ የተገቡ የተመቻቸው ሁሉ ለዛ ሄደው እንዲጎሳቆሉና ጌታቸውን እንዲያስታውሱ ከዛሬ ዋለላቸው ሁለታ ጸጋ ያንበሻበሻቸው ሀብት ምን ያህል እንደሆኑ እንዲገመግሙ ነው የተፈለገው ማለት ነው አሁን ግን ማሻአላ ኸይማው ስትገቡ ቦፍቴው በህይወት የትኛውን ቦታ አይተው የማጣቅ ከደማት ነው ተሟልቶ የሚገኘው ማለት ያንተ በላለ ተጣለ ወሬን ተፈጫደ ትተኛለህ ቴሌቪዥን አለ አንተ ትዘክራለህ ወይስ እዚህ ቴሌቪዥን ትመለከታለህ ሙሰልሰላት ይቀርብልሃል አላማውን ሳተ ማለት ነው እና እዛ ሂደት አለ ዱንያን በሙሉ ረስተሃል ከቤተሰብ ከልጆች የበለጣለ እነሱ ይቅሩብኝ ብለህ ነው ቆጥተህ ነዛ አይደት ያበቃ ግን ያልሆኑ አርቃን የሚሄዱ ሴቶች ግን ይመጣልሃል እዛ ማለት ነው ምን ሀጅ ተደረገው አላማው እየተሳሳተ ነው ይበላ ሊጠጣል የፈልገውን ሁሉ እንደፈለገ ወዳውኑ ተገልብጦ ማንኮራፋት ነው ሶላት ፈርድ ያመልጠዋል ሀጀኛ ሆኖ ለምን ሀጅ ነው ሁሉ እንግዲህ በማወቅ ነው ይሄን ሁሉ ለምን ለማስተካከል የሚቻለው ያላወቁ ሰዎች ግን ያስተናጋጆችን ሁሉ ያደረጉልን ስርዓቱ ይሄ ስለሆነ ነው ከዛው الله እያለ ዝም ብሎ እየበላ እየጠጣ ተኝቶ ሀጅ ሳያደርግ መምጣት ሆነ ማለት ነው እና ይሄ በጣም ልንጠነቀቅበት የሚገባ ነገር ነው አላህ Subhanahu Wa Ta'ala የሰጠውን ኒዕማ መጠቀም حرام አይደለም ግን መጠን አለው ማለት ነው ሁሉ ነገር አላማውን መሳት የለበትምና ያን ነገር መገንዘብና ሀጃችንን በትክክል አላህ በሚያዘዝበት መልኩ ለማድረግ መሞከር ያስፈልጋል ፈዛ ተበይቱ መናሲከኩም እና የሐጅ ስራዎቻችሁን ለምሳሌ አረፋው ላይ መጣችሁ ሙዘሊፋ አድራችሁ መጣችሁ ከዛም በኢዱ ማልዳ ጀመራት መጣችሁ ወረወራችሁ በለቱ የሚሰሩ ዋና ዋና ስራዎች እንደገና ሐልቃ አለ ሐዲያ አለ በዛው ቀን እነዚህ ዋና ዋና ስራዎችን ታጀባድጋችሁ በኋላ ምን ይሆናል አጠቃላይ ስራ ሰጣቸዋለሁ ይላል እሱ ምንድነው ፈድኩሩላ ከማንኛውም ቦታ ቁማችሁም ተቀምጣችሁም ተኝታችሁም አላህን ማውሳት አብዙ ከዚክሪኩም አባአኩም አባቶቻችሁን እንደምታወሱ አይነት ይላል ማለት ነው የታሪካቸውን ሊያስገነዝብ ነው በጃሂልያ ጊዜ ይህን እንግዲህ የአረፋንና የሙዝደሊፋን ጉዞ ካጠናቀቁ በኋላ ተጀመራት በኋላ ሚና ላይ ሲረጋጉ የማህረጃን ያቋቁሙ ነበረ ማለት ነው አባቶቻቸውን ቅድማያቶቻቸውን የሚወድሱበት የስብሰባ ያደረጉ ነበር ማለት ነው እና ለአላህ ብለው ወጣው እንደገና ሰውን ያወድሳሉ እኔ አባት እንደዚህ ጀግና ነበር እኔ አባት ቸር ነበር እኔ አባት እንደዚህ ነበረ እያለ በፉክክር በሸር በግጥም ሙባራ ነበር ውድድር ይደረግ ነበረ አሁን ያችን ነገር እንደማይፈልጋት እሱ ስራ ውስጥ ገብታለች ጉዲፍ ናት እሷ እሷንም አነሳት ማለት ከዲክሪኩም አባአኩም እስከዛሬ በእኔ መድረክ ላይ አባትን ተወድስ ነበር አባትን ተወድስ ነው እንደዚህ የመጣው አላህ Subhanahu Ta'ala በዛ ፈንታ እኔን ኻሊቅህን ራዚቅህን ማወደስ አለብህ ሱንቶ ተወጃልያ ጉዳይ ነውና አላህ በአባቶቻችሁን ቅድማያቶቻችሁን ስታመኳችሁና ስታወድሱ በነበረበት መድረክ ዛሬ እኔ ሙሉ በሙሉ መወደስ አለብኝ ማንም ሊጋራኝ አይገባም በመድረክ ይላል ማለት ነው አሸደ ዲክራ በል አሸደ ዲክራ እና አባቶቻችሁ ተወድሱ ከነበረ የበለጠ እኔ ልታወድሱኝ ይገባል የትልቁን ያማ ባለቤት እኔ ነኝና ማለቱ ነው ስለዚህ እንግዲህ እዛ በአሁኑ ጊዜ ማላያኒ ቃላቶች ራሱ ዳዋ የሚያደርጉ ሰዎች በጣም ጥቂቶች ናቸው ኢባዳ የሚያደርጉ ሰዎች ጥቂቶች ናቸው በማላያኒ በማይሆን ወሬ የሚጠመዱት ግን ብዙዎች ናቸው ያ በጃሂልያ የነበረው ነገር መልኩን ቀይሮ መጣ ማለት ነው አሁን ጊዜ መዘና ፕሮግራም ይላል ምን ይላል ያ አስር አዘናጊ ነው እና አላህ ራሳችሁን ልጅ ቤተሰቦቻችሁን አባቶቻችሁን በጃሂልያ ታወድሱበት በነበረው መድረክ እኔ ነኝ መወደስ ያለብኝ ከዛ የበለጠ እንዳውም በብዛትና በጥልቀት እኔን ማወደስ አለባችሁ ይላል ማለት ነው አሰደ ዚክራ እና በዛም ላይ ዱዓ ከዚክሮች አንዱ አካል ነው ዱዓም አስፈላጊ ነው ለዱንያም ለአኺራም ለአንተም ለኡመትህም ላሉትም ለሞቱትም ለሚመጡትም ትውልዶች መተል እስላም ዱዓ ልታረግበት የሚገባ ቅዱስ ልዩ መድረክ ነው ያንን ሁሉ ምርት ልታመርት እየገባ በመላእኒ በማይፈልግ እንዳፈንጀ እንደ ማሳለፍ የለብህም ይላል ተሚነናል እና ባይገርማችሁ እዛ በሐጅ ከሚሳተፉ ሰዎች መካከል ይላል መየቁል የሚል አለ ረበና ጌታችን ወይ አቲና ፊ ዱንያ በዚህ በዱንያ የሚያስፈልገንን ነገር ፍጠን እያለ በዱንያ ብቻ አነጣጥሮ የሚወተውተኛል አለ ተመልከቱ ዱዓውን እንኳን ራሱን ጥቃድ ያደርገዋል ዱዓው ራሱ ዲነው የሆነው ዱዓ እንደ ወንጀል ተቆጠረ ማለት ነው እና ከዱንያ ሙሉ ከተፈጠርክ ጀምሮ እድሜ ልክህን ስለ ዱንያ አይደለም እንደምታስበው ያለው ስለ ዱንያ አይደለም እንደምትጨነቀው የምትባትለው ያለው ዱንያ ለምን ነው ዘይርከው ይላል አላህ Subhanahu Wa Ta'ala እና አንዳንዶቹ የዋዎች ጅሎች አለ ማን ይቆል እዛ በጣም ወርቃማ ቦታ ላይ ሄዶ ደግሞ ሊገኝ የማይቻለው ቦታ ምርጥ ቦታ ላይ ሄዶ ምን ይላል ዋናው ታርጌቱና ለዓላማው ረበና አቲና ፊ ዱንያ ኡሙረ ዱንያ ማለት ነው በዱንያ የሚያስፈልገኝ ነገር ስጠኝ ጥሩ ሚስት ስጠኝ በርከት ያለ ገንዘብ ስጠኝ እድሜን ረዘም አድርግልኝ በቃ በዱንያ ዙሪያ ነው የሚያጠነጥነው ማለት ነው አኸራን ረስቷታል ይሄ ነው እዛ የወሰደት ይላል አላህ Subhanahu Wa Ta'ala እና ወማ له في الاخره من خلاق የዛ አይነት ጸሎተኛ በዛኛው ዓለም ለወዳጆቼ ከደገስኩት ድግስ ድርሻ የለውም ይላል ለምን እድለቢስ ነው ተገዛጁ ጌታውን መጠይ ትልቅ ነገር መጠየቅ ሲገባው እዚህ ትልቁ መድረክ ላይ መጥቶ በዱንያ ላይ ብቻ ያጠነጥናል ዱንያ ስታይ ዱንያ ስታይ ዱንያ ስታይ ያሉ በዚህ ብቻ ተጠምደው ስለ አኺራ ምንም ሳይሉ የሚመለሱ እጃጆች አሉ ይሄው ሌላው መናጆ ደግሞ በዚህ ማለት ነው እንግዲህ አብሮ አረፋ ውሏል ሙዘሊፋ አድሯል አሚና ሲንከራተት ከርሟል ግን ዱንያ ብቻ ነው በልቡ በአምላሱም ያለው ሀብቱን ስታይ ሀብቱ ስታይ ነው ሁልጊዜ የሚለው ማለት ነው ይሄ ከሆነ ያን ዱንያውን እንግዲህ በጠየቀበት መሰረት ፍቃዴ ከሆንኩ ልሰጠው እችላለሁ ካልፈለኩ ሙላዚ ግን ወዳጆቼ የጠየቁትን ነገር ስላልጠየቀኝ እድል የለውም አለ አላህ Subhanahu Wa Ta'ala ወማለው في الاخره من خلاق ምክንያቱም ትልቁን ድግሴን አርክሷል ነው የሚለው እዛ የጠራሁት መንሐጀ ወለም የርፉስ ወለም የፍሱቅ ረጃ ከየውመ ኡም ለወለደቱ ኡም ሀደል የተባለው ሊገላገል ነው የ80 ዓመት የ90 ዓመት ወንጀሉን አራግፎ አዲስ ሰው ሆኖ ሊመጣ ነው የሄደው ያንን የመሰለ ድል ረስቶና ዘንግቶ እንደገና በሬ ስጠይ ፍየል ስጠይ ብሎ ይለምናል ሰው ይህን ካደረገ ያቺ የጠየቀችው ከተሳካችም ተሳካይ ያላት በዚህኛው መድረክን የለም ወዳጆቼ በማስተናግድበት መስተንግዶ እሱ አይመለከተውም በማለው ለአኺረት ምን خلاق ማለት ምን ነሲብ ድርሻ የለውምና ይወጣው ምክንያቱም በገዛጁ ራሱ እድሉን ዘብቶታልና ማለት ነው ወሚሩም ከአሁጃጆቹ መካከል ደግሞ መየቁሉ የሚሉ ጎበዞች አሉ ረበና ጌታችን ወይ አቲና ፊዱንያ ሐሰና ወብልጥነት ማወቅና ለማወቅ እዚህ ላይ ነው ልጅነቱ እሱ የሚፈልገውንም ዱንያ ለምነዋል እነሱ አልቀረባቸውም በዱንያ የሚበጀንና የሚጠቅመንን መልካም እድል ስጠን ይላሉ አለ ግን በዚህ ላይ አይገቱም ቀጥለው ምናሉ ወፊል አኺራ በመጪው ዓለም ደግሞ ሐሰና መልካም እድልን ስጠን ይላሉ ወቂና አዛበና እንደገና ደግሞ ከሚፈራው ሁሉ ይበልጥ የሚፈራው የሳት ቅጣት ነውና ከሳት ቅጣት ጠብቀንና አርቀን እያሉ የሚጠይቁኝም ብልሆች አሉ እነዚህ ናቸው የኔ ጎበዞች ይችላል ማለት ነው አላህ Subhanahu Wa Ta'ala እንግዲህ ባለማወቅ ነው አላህ ሁሉንም ነገር ጠይቀው ሲገባ ዱንያን ዱንያ ዱንያ ብቻ ሐሰነትን የሚለውን ቃል እንኳን አልተጠቀመም እኮ አለ መጀመሪያው ላይ የለም እኮ አቲና ፊ الدنيا ደስ በዱንያ በዱንያ ብቻ ዱንያ ብቻ ስታይ ብቻ ስታይ ዱንያ ሁሉ ነገር خير ነው ዱንያ ሱም አለባት በውስጧ በዱንያ ሐሰና እንኳን አላለም እንደዚህ ግን በዱንያም ሐሰና በአኺራም ሐሰና በዱንያም መልካም አቂባው ያማረ የማይጸጽት የማይጎዳ ችግር የማያስከትል መልካም እድልን ሁሉ ስጠን በዱንያ ነው ተሰይ የበለጠ ጠየቁ ዱንያንም ማለት ነው እንደገና በአኸራ ደግሞ ለወዳጆቼ ድግስከውን ሁሉ ለኛም ድርሻ አድርግልን አሉ ከዛም ደግሞ ከእሳት ቅጣት ጠብቀን አሉ ምን ቀረ ነገር ያካተተዱ አደረጉ እነዚህ በሁለቱም እንግዲህ አገር አጥርፎ ተመለሱ ማለት ነው ያኛው ግን በጅልነቱ ዱንያን ብቻ በመወጥወት አኸራ የሚባለውን ትልቁን እድል ዘንግቶ በመቅረቱ ዱንያም ሊሰጠውም ላይሰጠውም ይችላል ቢሰጠውም ሐሰና የለውም ኸይር የሌለው ዱንያ ሊሰጠው ይችላል ማለት ነው እነዚህኞቹ ግን የተሟላ ጥያቄ በመጠየቃቸው አላህ ወደሳቸውና ምላሻቸውንም እንደሚሰጣቸው ቃል ሲገባ ምን ይላል ኡላኢከ ለሁም ኡላኢከ ለሁም ነሲቡ ሚማ ከሰቡ አለ እንዲህ አይነቶቹ ብልሆችና ትጉዎች ጠያቄዎች ለነሱ ከሰሩ ስራ ተገቢው ምንዳ አላቸው እንግዲህ ጌታቸው የሚያዛቸውን ነገር ሰርተው የሚፈልግባቸውን አድርገው እንደገና ደግሞ በዱንያም በአኺራም የሚያስፈልጋቸውን መልካም እድል አካተው በመጠየቃቸው እነዚህ ሰዎች የጠየቁት ጥያቄ ድርሻ ይኖራቸዋል ይላል ማለት ነው والله سريع الحساب አላህ Subhanahu Wa Ta'ala ምርመራው ፈጣን የሆነ ጌታ ነውና ማንኛውም ሰራተኛ የሰራውን ይስራ ያወራውን ያውራ የጠየቀውን ይጠይቅ ያሰበውን ያስብ ከኔ መቼም ትዝብት ማንም ሰው ሊሰወር አይችልም ሁሉንም እንዳቀራረቡ አስተናግደዋለሁ ፈመያመል ምስቃለ ደረቲን خيرا يراه من يعمل مثقال ذره እንዳለው የከተብከው ነው የምታገኘው ማለት ነው ታወቅበት በአግባቡ አላህ በሰፊው ብትጠይቀው ሰፊ ድል ሊሰጥህ ይችላል ግን ወደቃራኒ ትንሿንና ርካሿን ነገር እንደ ትልቅ ነገር አድርገ ዱንያን ብቻ ይወተወት አኸራን ከዘነጋና ቸልታልክ ግን ትልቁን ድግሴን ስለናክና ስላረከስከው ከሱ ምንም ዳረጎት የለህም ሲል አስጠነቀቀ ማለት ነው ስለዚህ ዱዓ ስናረግ ዱዓችን ጀዋሚ አልከሊም መሆን አለባቸው ማ አጠቃላይ የሆኑ ሁሉ ነገር ያካተቱ ዱዓዎችን መጠቀም ያስፈልጋል በተለይ የቃል ነብዩ አለይሂ ሰላቱ ወሰለም አክሰሩ ላዲያ ሁልጊዜ ይህ አያት ነበረ ዱዓቸው ማ ኢዳ አራደ አን የድዑ ሊናስ ዳአ ቢሃ ወኢዳ አራደ አን የድዑ አለናስ ዳአ ቢሃ ይላሉ እንዳውም ማ የፈለጉትን ነገር ሊጠይቁ ሲፈልጉ ረሱል አለይሂ ሰላቱ ወሰለም ይህንን ዱዓ ይጠቀሙ ነበረ ሐቃ ሰዎችን ሊመርቁ ሲፈልጉ በዚህ ቃል ነበር የሚጠቀሙት ምክንያቱም አጠቃላይ ነው በዱንያ በአኺራ መልካም እድል የሆነ ሁሉ አላህ ይስጥ ከዚህ በላይ ምን ትፈልጋለህ ከመጥፎ ነገር ሁሉ ለመጨረሻ ከሳጭታ ይጠብቅ ከተባለ አንድ ሰው የቀረበት ነገር የለም ሁሉ ነገር ተሟልቶለታል ማለት ነው ስለዚህ በዚህ መልክ ነው ጌታችንን መለመን ያለብን የሆኑ ያልሆኑ ጥቅቅን ነገሮችን ልክስክስ ነገሮችን በመቀባጠር ጊዜ ማባከን የለብንም ጠቅለል ያለና ሁሉን ነገር ያካተተ ነገር ካቀረብክ ግን አላህ አሊሙል ገይብ ወሸሃዳ ነው ፍላጎትንም ስሜትንም ስለሚያቅ ያን ነገር አንተ ታሰብከውና ከከሰብከው በላይ ሊያደርግልህ ይችላል አንድ ሰሃቢ ልጁ ዱዓ ሲያደርግ ሰማው እና አላሁ እርዙቅኒ ጀና ወርዙቅኒ አልቀስር አልአህመር አላ የሚኒ ረህማን እያለ ዱዓ ሲያደርግ ጀነት አስገባኝ እንደገና ቀዩ ህንፃ ላይ እንድትመድበኝ ይላል يا ولد يا شكلت أسأل الله ጀነት መግባቱን ብቻ ለምን ስተተገኘ ነጭውን ታጥቁሩን እንታነ አያስፈልግም ጌታ የሚመርጥልን እሱ ያቃል። መጀመሪያ ጀነት መግባቱ ላይ ነው መታገላሉ ጀና ተገባ በኋላ ሰው የፈለገውን ነው የሚያገኘው አይደለም ነው ወፊያ ማተስተይል አንፉሱ ከተዙ አንቱ ጃ ነው እና በማይረባ በከለር አንተ ትከራከራለህ ነጭን ህፃኑን ፈልገው ቀይን ህፃኑ ጥቁሩን ህፃኑ ፈላጊ ጀነት ዘጠኝ ብቻ የሚለውን ለጀነት የሚያበቃውን ስራ ስራ ጀነት እንድትገባ ሁልጊዜ አጥብቀህ ለምን ያንን ካደረክ ጀነት ከገባ እዳ አለቀ ነው ጀነት የገባ ሰው የሚጎልበት ነገር የለም ጀነት ገብተህ የፈለከው የተመኘው ነገር ይጠፋል ማለት ዘበት ነው ያለቀ አገር ነውና ማለት ነው ግን እዛ ገብተህ ይሄን ያህል ቁመት ይሄን ያህል ርዝመት ይሄን ያህል መልክ የምትለው ያለ ስራ ነው ዝም ለምትሻፈለው ማለት ነው ስለዚህ በዱንያ ላይ ደግሞ የተጠመዱ ሰዎች ከዛ የበለጠ ቂል ናቸው ዱንያ ነገ የምትሄድ ነገር ናት ፈለገውን ነገር ያፈያ የተመኘውን ሁሉ ቢያስቸክም እንኳ ነገ ጥቃት ትሄዳለህ ዘረፋ የምትቀር ነገር ናትና ዋናው ቀሪው ዓለም ለዛኛው ነው መጨነቅና ማሰብ መስራት የሚገባው ነው የሚለው አላህ Subhanahu Wa هذا صلى الله وسلم على النبي وعلى اله